አዶ ነጋሽ የኢትዮጵያን ሙስሊሞች ድምጽ ነው። በታሪክ ምሁሩና በመብት ታጋዩ አህመድ ድን ጀበል የተጻፈውን በተከታታይ እየተረክንላችሁ ያለውን የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የሚለው መጽሐፍ ክፍል ዘጠኝ ትረካን ሙሀባ ያስደምጣችኋል። የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል ዘጠኝ ትረካ የነጃሺ መቃብር አስጎብኝ እንዳብራሩልኝ በአጼ ኃይለ ስላሴ ዘመነ መንግስት የነጃሺ መቃብር እንዳይታወቅ ይፈለግ ነበር ቦታው እንዳይገነባ ማዕቀብ ተጥሎበት ነበር ሆኖም የዛሬ 50 ዓመት ገደማ በ1946 የአድዋ ተወላጅና በወቅቱ አስመራ ይኖሩ የነበሩት ሐጂ መሐመድ አብዱ ኃይለስላሴ ወደ ውጭ በሄዱበት በድብቅ በእብነ በረድ አሰሩት። ዛሬ የሐጂ አብዱ መቃብር በዚያው ግቢ ውስጥ ይገኛል። የንጉሥ ነጃሺ ሙሉ ስም አጼ አደርዝ አብሁር አብጀር እንደሆነም ገለጹልኝ። የነጃሺና የተወሰኑ ሰሃቦች መቃብር ላይ በግንብ ቤት ተሰርቷል። የነጃሺ መቃብር ከጥንት ጀምሮ በአካባቢው ይታወቃል። ለምሳሌ በ1533 ኢማም አህመድ ኢብኑ ኢብራሂም አልጋዚ የአጋሜን ሹም ለማጥቃት በትግራይ በዘመቱበት ከነሰራዊታቸው የነጃሺን መቃብር ጎብኝተዋል። አረብ ፋቂ ፍቱል አልሐበሻ በተሰኘው መጽሐፉ እንዲህ ሲል አስፍሯል። ከአህመድ ነጃሺ ቀብር ዘንድ ደረስን። የአላህ ረህመትና ሰላም ይውረድበትና እሱ በነብዩ ጊዜ የኖረ ነው። ዛሬ ታዋቂውን አስሃም አህመድ አልነጃሽን ዘይር ነገ ደግሞ ወደ ትግሉ እንሄዳለን ሲሉ ሙስሊሞች ኢማም አህመድን ጠየቁት። ኢማሙ ግን ዛሬ በጣም አስፈላጊ ጠቃሚ የሆነ ዘመቻ ውስጥ ነን፣ ነገ እንጎበኛለን ሲል መለሰላቸው። ኢማም አህመድ ከነፍሰ ጡር ባለቤታቸው ጋር በመሆን በውቅሮ የነጃሽን ቀብር ዘየሩ። የሙስሊሙ ጦርም የነጃሽን ቀብር ዘየረ። በዚያው ሳሉ የኢማሙ ሚስት ወንድ ልጅ ወለደች። የተወለደውም ልጅ በኢትዮጵያ ሙስሊም መሪ ስም አህመድ ነጃሺ ሲሉ ሰየሙት። አቶ ቡሽራ ሼህ ያያ የኢትዮጵያዊ ንጉስ አህመድ አልነጃሺ ታሪክ በተሰኘው መጽሐፋቸው ይህንን ጉዳይ አብራርተውታል። ጉዳዩ እንዲህ ነው። አዝማጅ ሐጂ መሐመድ አብዱና ወንድሞቻቸው ለረጅም ዓመታት የንጉሱና የሰሃቦቹ መካነ መቃብርና መስጊዱ ዙሪያውን በድንጋይ ጣራው በእንጨትና በአፈር ተሰርቶ የነበረው የተወሰነ ጎኑ እየፈራረሰ በማየታቸው ቅር ተሰኙ። ቅርሱ ከጥፋት እንዲጠበቅና ለትውልድ እንዲተላለፍ በአዲስ መልክ ሊገነቡት ፈለጉ። የሥራ ፈቃድ ለማግኘት በ1945 ወደ አጼ ኃይለ ሥላሴ ቤተ መንግሥት አዲስ አበባ ድረስ ተጓዙ። የነጃሽን መቃብርና መስጊዱን ዳግም ሊያድሱ ፈቃድ ፈልገው መምጣታቸውን ለንጉሱ አማካሪ ለራስ ምሩ አማከሩ። ወደ ንጉሱ እንዲቀርቡ አደረጓቸውና ጥያቄያቸውን በጽሁፍ ለንጉሱ አቀረቡ። አጼ ኃይለስላሴ ጉዳዩን ካዳመጡ በኋላ ፈቃድ ከለከሉ እና አዝማች ሀጂ መሐመድ አብዱ አዝነው ወደ ትግራይ ተመለሱ። አጼ ኃይለ ሥላሴ ፈቃድ ቢከለክሉም በኋላ ላይ የትግራይ ገዢ የነበሩት ራስ መንገሻ በድብቅ ቀስ ብላችሁ ስሩ ብለው በመፍቀዳቸው ዳግም ታደሰ። የሚገርመው አጼ ኃይለ ሥላሴ የነጃሺ መቃብር የት እንደሆነ በአሳሃር ዩኒቨርሲቲ ተጠይቀው በጭራሽ እንደማያውቁ ገልጸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም በአበሻ የሞተው የነጃሽን ቀብር አላህ እያሳያቸው ካጠገባቸው እንዳለ አስክሬን በአደባባይ ሰላት ሰግደውበታል። በሰላት ተካፋይ ከነበሩ ሰሃቦች መካከል ጃቢር፣ አነስ ኢብኑ ማሊክና አብዱላህ ኢብኑ አባስ ለክስተቱ አስተላልፈውልናል። የከተዮቻቸው ለሰላት ነብዩ ሰለላሁ ዐለይሂ ወሰለም ሲጣሩ አንዳንድ መናፍቃን እርስ በርሳቸው ሙስሊም ባልሆነ ሰው ላይ እንስገድን ሲሉ ተናገሩ። እንዲህም አሉ፣ ይህንን ሰው ተመልከቱ። በጭራሽ አይቶት በማያውቁና የሃይማኖቱ ተከታይ ባልሆነ አበሻዊ ክርስቲያን ላይ ይሰግዳል ደግሞ ሲሉ ተናገሩ። አላህም የአበሻው ንጉስ ነጃሺ እስላምን መቀበሉን በማረጋገጥ የሚከተለውን የቁርአን አንቀጽ አወረደ። ከመጽሐፉ ሰዎች መካከል አላህን ፈሪዎች በአላህ አንቀጾችም ጥቂትን ዋጋ የማይሸምት ሆነው በአላህ የሚያምኑ ወደ እናንተ የተወረደውንም ወደ እነሱ የተወረደውንም እውነት የሚቀበሉ ወገኖች በእርግጥ ይገኛሉ። እነርሱ ከጌታቸው ዘንድ የላቀ ምንዳ ተዘጋጅቶላቸዋል። አላህ ምርመራው ፈጣን ነው። ቁርአን አለ ኢምራን 199 ለተነሳው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ምላሽ ሰጥተዋል። ይህ ከላይ የተጠቀሰውን የቁርአን አንቀጽ አንብበውም ለርሱ እንደሆነ ገልጸዋል። ሳማ ነጃሺ ከሞተ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለተከታዩ የሀበሻ ንጉስ ደብዳቤ ጽፈዋል። ይህንንም በርካታ የእስላም ታሪክ ድርሳናት ከትበውታል። ነገር ግን እንደመጀመሪያው ነጃሽ አሳማ እስላምን ስለመቀበሉ አልተገለጸም። ነጃሺ አልሰለመም የሚሉ ወገኖች ማስረጃቸው ምንድነው? እስላም በአረቢያ ምድር በሰባተኛው መቶ ክፍለ ዘመን መሰበክ በጀመረ ማግስት የተለያዩ አበይት ታሪካዊ ክስተቶች ተስተናግደዋል። ከነዚህ መካከል አንዱ በመካ ቁረሺዎች ከሚደርስባቸው ግፍና መከራ ሽሽት የነብዩ መሐመድ ሶለላሁ ዐለይሂ ወሰለም ቀደም ተከታዮች ወደ ሀበሻ መሰደዳቸው ነበር። በወቅቱ በአክሱም ንጉስ ጥገኝነት ማግኘታቸውም ይጠቀሳል። ይህ ክስተት አገራችን በኢስላም ታሪክና በሙስሊሙ ዓለም የመጀመሪያዋ የስደት ሀገር ወይንም ዳሩል ሂጅራ ኡላ ተብላ ለመጠራት ምክንያት የሆነ ታሪካዊ ክስተት ነበር። ከሂጅራ ጋር ተያይዘው የሚጠቀሱ ታሪካዊ ሁኔታዎች ዙሪያ በሙስሊም የሃይማኖትም ሆነ የታሪክ ምሁራን ዘንድ ከሞላ ጎደል ውዝግብ የለም። ያም ሆኖ የኢትዮጵያን ታሪክ የጻፉ የአገር ውስጥና የውጭ ምሁራን በተለይም ተያይዞ በሚነሳው የነጃሺ የአረብኛ ስሙ አሳማ እስልምናን መቀበል ጉዳይ ላይ የሚያንጸባርቁት አቋም የውዝግብ ምንጭ ሆኖ ቆይቷል። በሰባተኛው መቶ ክፍለ ዘመን የኢትዮጵያን ታሪክ የጻፉ የውጭ ሀገርና የሀገራችንን ምሁራን በነጃሺ የመስለም ወይንም አለመስለም ጉዳይ ላይ አቋም ይዘው የሚሟገቱት በምን መሰረት ላይ ቆመው ነው? ስለ ሰባተኛው መቶ ክፍለ ዘመን የኢትዮጵያ ታሪክ ያላቸው መረጃና ግንዛቤስ ምንድነው? የነብዩን ሰለላሁ ዐለይሂ ወሰለም ተከታዮች ተቀብለው ያስተናገደው ክርስቲያን ንጉስ ኋላ ላይ እስልምና ስለመቀበሉ የተጻፈውን ታሪክ ለማስተባበል አሊያም አለመቀበሉን ለማረጋገጥ የሚያነሷቸው መከራከሪያ ነጥቦችስ ምንድናቸው? በዚህ ጽሁፌ ከዚህ በላይ ላነሷቸው ጥያቄዎች መልስ በመሻት ባደረኩት ዳሰሳ ላይ ተመስርቼ በርዕሰ ጉዳዩ ዙሪያ ጥቂት ነገር ግን ቁልፍ የምላችሁን ቁም ነገሮች ለማካፈል ሞክራለሁ። የጨለማ ዘመን ነው። በመግደሙ እንዳስነበብኩት የኢትዮጵያ ታሪክ ቅኝት የቀረጹት የመጀመሪያዎቹ ዘመናዊ የታሪክ ምሁራን ከሰባተኛው እስከ 13ኛው ክፍለ ዘመን ያለውን የኢትዮጵያ ሰፊ የታሪክ ወቅት 700 ዓመታት የጨለማ ዘመን ሲሉ ይጠሩታል። ምሁራኑ ለዘመኑ ይህንን ስያሜ የሰጡት በዘመኑ በሀበሻ ወይንም በዛሬቱ ኢትዮጵያ አበይት የሚባሉ ታሪካዊ ሁኔታዎች ስላልተከሰቱ ወይንም ስለመከሰታቸው ሳያውቁ ቀርተው አይደለም። ተከስተዋል ስለመከሰታቸውም ያውቃሉ የዘመኑ ታሪክም በዚያን ዘመን ታሪክ ጻፊዎች ተጽፏል ነገር ግን ቢያንስ የኢትዮጵያን ታሪክ ቅኝት ለቀረጹት ዘመናዊ ታሪክ ምሁራንና ለአቋም ለአስተሳሰብና አመለካከት አጋሮቻቸው ችግር የሆነባቸው በዘመኑ ስለተከሰሱት ታሪካዊ ሁኔታዎች የተዘገበው በሙስሊም የአረብ ታሪክ ጸሐፊዎች በመሆኑ ዘገባውም በእስልምና ሃይማኖት ታሪክ ማዕቀፍ የተዋቀረ በመሆኑ ነው የኢትዮጵያን ታሪክ ቅኝት መወሰንና መቆጣጠር የሚሹት ዘመናዊ ታሪክ ምሁራን በወቅቱ ታሪክ ሙስሊም አረብኛ የታሪክ ጸሐፊዎችን የመረጃ ምንጭ ማድረግን ታሪክን በሙስሊሞች አይን እንደማየት አድርገው ይቆጥሩታል። እዚህ ላይ ቁልፍ ጥያቄው ሌላ የተሻለ አማራጭ አለ ወይ የሚለው ነው። እንደ ከሆነ ከሰባተኛው እስከ 13ኛው መቶ ክፍለ ዘመን ስላለው የኢትዮጵያ የታሪክ ወቅት ለመጻፍ የሚነሳ የታሪክ ምሁር የሙስሊም አረብኛ የታሪክ ምንጮችን ዋቢ ከማድረግ ውጪ የተሻለ አማራጭ የለውም። በዚህ የታሪክ ወቅት ዙሪያ በሙስሊም አረብ የታሪክ ጥናት ምንጮች የሚጠቀሰውን የነጃሺ መስለምን የመሳሰሉ ታሪካዊ ዘገባዎች የሚያስተባብሉ አንዳንድ ወገኖች የታሪክ ምሁራን ኢትዮጵያዊ ምንጮች የሚሏቸውን የቤተ ክርስቲያን ዜና መዋሎችና የቤተ ክህነት ጽሁፎችን ለማስተባበያነት ዋቢ ለማድረግ ይሞክራሉ። ነውን ግን የቤተ መንግስት ዜና መዋሎችና የቤተ ክህነት ጽሁፎች በዘመኑ ላይ ለሚካሄድ የታሪክ ጥናት አማራጭ የመረጃ ምንጭ ተደርገው ለመጠቀስ ይበቃሉን? በዚህ ላይ ዘመናዊ የታሪክ ጥናት ምሁራን ያላቸውን አቋም ማወቅ ኢትዮጵያዊ ምንጮች በታሪክ ጥናት ሚዛን የሚያነሱት ክብደት ምን ያህል እንደሆነ ለመገንዘብ ይረዳል።